على خير خلق الله أجمعين سيدنا وحبيبنا وشفيعنا وقدوتنا محمد الصادق الوفي الأمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ودي تفسير تمر سكتاتايوت بيالا شبت هناك شوف ይህንን ፕሮግራም የምትከታተሉ ሁሉ በድምፅም በምስልም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ። ዛሬ የምንነሳው ከሱረቱል ማኢዳ ከመቶ ዘጠነኛው አንቀጽ ላይ እንነሳለን። የትናንትናውን አንቀጽ መቼም ብዙዎቻችሁ እንዳልተረዳችሁ እኔም ገብቶኛል። የደወላችሁልኝንም አይቻለሁኝ። ይከብዳል። እንደሚከብድ ካወቃችሁ ሊገባችሁ ቀርቧል ማለት ነው። እኛ ድሮ እንትን ላይ ያለን አልከበደኝም ይሄ ካለ አሃ እቺ ነሃ ነሃ ናት ትምህርቱ ነው የምንለው። ይሄ ከበደኝ ካለ ጀምሯል ማለት ነው። መንቀሳቀስ ጀምሯል ጭንቅላቱ ነው የምንለው። ትናንትናው ማንቀጥ በጣም ከበድ ያለና ትንሽ ማመላለስ ያስፈልጋል። እርግጥ እንትኑ ስላልነበረ እንጂ ቀረጻው ስላልነበረ እንጂ ኋላ የተወሰኑ ነገርን መልሼላችኋለሁ የሚከብዱ አያዎችን በሚል አንድ ቀን ለየት ያለ ትምህርት መስጠት ፈልጋለሁና በዚያ ቀን ከምናያቸው አንቀጾች አንዱ ይሆናል ኢንሻአላህ የዛሬው መነሻ ዘጠነኛው መቶ ዘጠነኛው ላይ يوم يجمع الله الرسل الله سبحانه وتعالى መለክተኞችን እንዳለ ስብስብ አድርጎ ከአደም አንስቶ እስከ መሐመድ ያሉትን ነብያት ምን ተባላችሁ فيقول ماذا أجبتم ምን መልስ ተሰጣችሁ ይላቸዋል አላህ የውመ የጅመዑ ላሁ ሩሱል ሩሱል ወደ አላህ ሁላችንም ወደ አላህ ስብሓንሁ ወተዓላ ሀያልነትና ታላቅነት የአላህን ስብሓንሁ ወተዓላ ብቸኛ አምላክነት ስናስብ እነዚህ እነዚህን አቋሞች ወይ እነዚህ እነዚህን አጋጣሚዎች ማስታወስ ያስፈልጋል ነቢያትን በጠቅላላ አላህ ይሰበስባቸውና ወሁ አዕለሙ ቢህም እያወቃቸው አላህ እኮ ያውቃቸዋል ምን እንደተባሉም ያውቃል ግን ራሳቸው ነብያቶች እንዲናገሩ ያደርጋቸዋል ምን ይላቸዋል ፈየቁሉ ማዳ ኡጅብቱም ምን መልስ ተሰጣችሁ ስለ ብቸኛ አምላክነት ስታስተምሩ ሰዎች ምን አሏችሁ ኢና ወጀድና አባአና አላ ኡማ ወኢና አላ አታሪህም ሙቅተዱን እኛ የሆነ መንገድ አግኝተናል ወላጆቻችን ቅድመ አያቶቻችንን በዚህ ነው ያገኘነው በፍጹም ከዚህ ማንም የሚነቀንቀን የለም እያሉ ይሉ የነበሩትን አላህ ያውቃል ኢማ ኑሪየነከ አለዚ بعض الذي نعدهم أو نتوفينك فإلينا مرجعهم ብሎ ሐታ መቼ እንደሚሞቱ ምን እንደሚያሳያቸው እሱ ነው የሚያውቀው እንጂ ነብዩ ሰለላሁ ዐለይሂ ወሰለም እንኳን እንደማያውቁ ነው የሚለው ነቢያቶች ምን ተመለሰላችሁ ሲባሉ ይደነግጣሉ ፈየፍዘዑ ፈየቁሉን ላ ዕልመ ለና አረ እኛ ምን እናውቃለን ምን እንዳሉን ከእኛ የበለጠ በሰፊው አንተ አይደለህ የምታውቀው እኛማ ረስተንም ሊሆን ይችላል እኛማ ላይላውን ነው ምን ይዘው አንተ ግን ከነሚያቸው ከነ ሀሳባቸው ከነመለሻቸው እስከ መድረሻቸው ታውቃለህ لا علم لنا إنك أنت علام الغيوب أنت يتدبق ويتصور نظرات كل يمتاق سلهن አንተ ነህ እንጂ የምታውቀው እኛ እናቅም ይላሉ ላ ዕልመ ለና يقولون للرب عز وجل لا علم لنا إلا علم أنت أعلم به منا እኛ አናውቅም አንተ ከዚያ ከኛ በበለጠ የምታውቀው ነገር እንጂ የሆነ ነገር ትዝ ይለናል የሆነ ነገር እንዳሉ እናውቃለን ግን ስለዚህ ጉዳይ አንተ ራሱ ከኛ የበለጠ ነው የምታውቀው ያልተ አንተ የማታውቀው ነገር እንዲህ እንዲህ እንዲህ ብለው እኮ አስቸገሩ አስቸግረውን ነበር ልንለው የምንችለው ነገር የለንም لا علم لنا وهو من باب التأدب مع الرب جل جلاله ምንም እናውቀው ነገር የለም ማለታቸው የሚያውቁት ነገር እኮ አላቸው ግን ከአላህ ጋር እንዲህ እንዲህ እንዲህ ነበር ያሉን እያሉ መናገር አፈሩ ፈሩ أي لا علم لنا بالنسبة إلى علمك المحيط بكل شيء أنت كل نقر متابع إن بالنوارة بقام تجفنو فنحن وإن كنا أجبنا وعرفنا من أجابنا እኛ መልስ የሰጡንን የምናቀው ብንሆንም ሰዎች ምን እንዳሉን የተረዳን ቢሆንም ግን ከኛ የበለጠ አንተ ታውቃለህ ولكن منهم من كنا إنما نطلع على ظاهره لا علم لنا بباطنه نيكو ظاهرون ሲናገር ነው እንጂ አምነናል ያለውም ትክክለኛ አይበል እምቢ ሲለን የነበረው ምን እንደሆነ ውስጡን በደንብ የምታውቀው አንተ ነህ وأنت العليم بكل شيء المطلع على كل شيء فعلمنا بالنسبة إلى علمك كلا علم فإنك أنت علام الغيوب ከዚያ በኋላ በተለይ በጣም በነብይ በኩል ሲታይ ትኩረት ተሰጥቶ በካፊሮቹ ዘንድ በጣም የተዳነቀው አንዳንዱም ያልሆነ ስድብ ሞራሉን የሚነካ ነገር ያደረገው ሌላው ደግሞ ከአቅሙ በላይ ከሚገባው በላይ አጋኖት ስተት የገቡበት ነብይ ቢኖር ዒሳ ናቸው አላህ ለምሳሌ ለዒሳ እንዲህ ይላቸዋል إذ قال الله الله يمي يميلبت جزي يا عيسى ابن مريم يا مريم لج عيسى هوي اذكر نعمتي عليك وعلى والدتك بانتم هنا بنات لي والكتن تقع عستاوسي لك والعيسى مجمر يا عيسى لأن نقرأ التوسي فاللي الله من من اندوال الله لستاتشو بالتاسعين لناتاتشوم إذ أيتك بروح القدس በተከበረው ወይ በንጹሑ መላይካ ያጠናከረህ ጊዜ በጅብሪል ቱከሊሙ ናሰ ፊል መህድ አንተ ገና በእቅፍ ላይ እያለህ ሰዎችን ማናገር በቻልክበት ጊዜ ወከህላ ጎልማሳ ሁነህም ወኢዝ ዓለምቱከ ልኪታብ መጽሐፍንም ያሳወቅኩህ ጊዜ ወልሕክመተ ጥበብን ወተውራተ ወልኢንጂል ተውራትና እንጂል የሚባሉ መጽሐፎችንም ያሳወቅኩህ ጊዜ እንዴት እንዳከበርኩ እንዴት እንዳጠናከርኩ ታውቃለህ ያን ያንን አስታውስ ወኢዝ ተኽሉቁ ሚን ጢን ከጭቃ የምትፈጥርበትንም ጊዜ ከሀይአት ጠይሪ ቢኢዝኒ በእኔ ፍቃድ የወፍ መሰል የበራሪ መሰል እንደ በሞለቦልክ ጊዜ ፈተንፉኹ ፊሃ ፈተኩኑ ጠይረን ቢኢዝኒ እሷ ላይ ፍትልባታለህ በእኔ ፍቃድ ትበራለች በራሪ ትሆናለች ወቱብሪኡ ልአክመሃ ወልአብረሷ ድፍን ብሎ ድንቁር ብሎ የተወለደውንም እንዲሁ ነካ ነካ ስታደርገው ይድናል ወኢዝ ቱኽሪጁ ልመውታ ቢኢዝኒ የሞቱትንም ከመቃብር ተነስተው እንዲወጡ ህይወት እንዲዘሩ ታደርጋለህ በእኔ ፍቃድ ያንን ያደረክበትን ጊዜ አስታውስ يحيي አልመውታ بإذن ወኢዝ ከፈፍቱ በኒ بني አንክ በኒ እስራኤሎችን እጃቸውን ካንተ የሰበሰብንበትን ቀንም የከለከልንበትን ቀንም አስታውስ ወኢዝ ከፈፍቱ በኒ እስራኤል የእስራኤል ልጆች አንተን ሊገሉ ተሰባስበው ከበው ሊገሉ ሲሉ እጃቸውን ስብስብ አድርጌ አንድም አንተ ላይ አንድ ነገር እንዳያደርሱ ያረኩበትንም ቀን አስታውስ ህይወት ታሪካቸውን ነው እኮ የሚነግራቸው ገና ከመወለዳቸው አንስቶ እቅፍ እየነበሩ ከነበሩበት አንስቶ ወደ ሰማይ እስከሚያርጉ ድረስ ያለውን ታሪክ እኮ ነው የሚነግራቸው ወኢዝ ከፈፍቱ በኒ እስራኤል عنك إذ جئتهم بالبينات አንተ ማስረጃ ይዘህ መተህ ነብይ ለመሆንህ የአላህ ብቸኛ አምላክነትን የሚያሳይ ማስረጃ ይዘህ ስትመጣ እነሱ እንዲያሳፈረኝ በማለት እንዲያውም ይህን ሰውዬ መግደል አለብን በሚል አሲረው አንድ ነገር እንዲያደርሱብህ ሳይችሉ አንድም ነገር ማድረግ እንዳይችሉ ያደረኩትን አስታውስ በአንተ አቅም አይደለም ይሄንን እድል ያገኘኸው ነው የሚላቸው ቢኢዝኒ የሞቱ ሰዎችን በእኔ ፍቃድ ስታወጣ የነበረውን ተአምር አስታውሳቸው وإذ كففت بني إسرائيل عنك إذ جئتهم بالبينات በኒ እስራኤሎችን ካንተ ላይ በከለከልናቸው ጊዜም አንተ ማስረጃ ይዘህ በመጣበት ጊዜ فقال الذين كفروا منهم ከነሱ መካከል የካዱ ሰዎች አሉ ኢን ሃዳ ኢላ ሲሕሩ ሙቢን ይሄ ግልጽ ጥንቆላ እንጂ በፍጹም ሌላ ነገር አይደለም። ይሄ በእውቀት ወይም በትምህርት በነብይነት የመጣ ሳይሆን የጥንቆላ ስራ ነው፣ እኛ እናውቃታለን አሉ አለ። አላህ ስብሓነሁ ወተዓላ ዒሳን ስንት አይነት ጸጋዎች እንደዋለላቸው ነው የሚነግረን። ከነዚህ መካከል እዝኩር ኒዕመቲ ዓለይክ አይ ፊ ኸልቂ እያከ ሚን ኡምን ቢላ ዘከር አንተ መጀመሪያውኑ ያለ አባት እንድትፈጠር ማድረጋችን አንዱ ነው وجعلي إياك آية ودلالة قاطعة على كمال قدرتي على الأشياء كل النجر مشالين بقلت يمياساي የሚያሳይ የሆነበትን ጊዜም አስታውስ አንተን እንደዚህ በማድረጌ ትልቅ ተአምር ነው የሰራሁት وعلى والدتك እናትህንም ለእናቱ ለኢሳ እናት ማንም ወንድ ሳይነካት እንድታረግዝ በማድረጉ አላህ ትልቅ ኒዕማ ነበረ ለሷ ተአምር የተአምር ቦታ በመሆኗ حيث جعلتك لها برهانا على براءتها ያለባት ማርገዟ ብቻ ሳይሆን እሷ ደግሞ በጣም ተጋልጣ ነበር አይደል ለሐሜት በሚያጋልጥ ሁኔታ ነው የመጣችው መቼም አንድ ሴት ልጅ ይዛ ስትመጣ ባል የሌላት ሴት ምን አርጋ ነው ተብላ እንደሚወሰንባት የታወቀ ነው ግን ማስረጃ አላህ ሰጣት ከየት ማስረጃ ንጹህ ነኝ ብትል አንድ ሴት በምን ጽሁፍ አላት ነቃለ መሆኑ ግን አላህ ስብሓንሁ ወተዓላ ኢሳን ራሱ ሰጣቸው ተአምር አረገላቸው ኢሳ ልጃቸው ፈአሻረት ኢለይ እሱን አናግሩት አለች ቃሉ ከይፈ ኑከሊሙ መን ካነ ፊ ልመህዲ ሰቢያ እንዲል ህፃን ነች ሞኝ ነች እኛ ህፃን እናናግራለን አንቺ በሰራሽ ወንጀል ህፃኑ ምን አረገና ነው ኧረ ምን ወጣው አሉ كيف نكلم من كان في المهد صبيا ግን እሷ ምን እሱ ምን አለ ኢኒ ዓብዱላህ ህፃኑ እኮ ነው አታኒ الكتاب وجعلني نبيا وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يكن جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا አንተን ማስረጃ ምንም በሌለው ማስረጃ ይመጣበታል ተብሎ በማይገኝበት ሰዓትና ጊዜ ቴክኖሎጂ እስከ መጨረሻው ድረስ እስከ ዓለም ፍጻሜ ድረስ ዓለም እስከ መጨረሻው ድረስ ቢያስብና ቢያወጣ ቢያወርድ ማስረጃ ተመሳሳይ ማስረጃ ሊያገኝ የማይችለውን ነገር ላንተ ለሷ ሰጠዋት ነው እስቲ አሁን በዓለም ሴት በዝሙት ተጠርጥራ ንጹህ ነኝ ብላ ለማስረጃ ለማምጣት ምንድነው ማለት ያለበት ምን ምርመራ ስንቱ ይመረመራል ልጅ አልወለደችም ልጁ አይደለም እንዲያው ይቺ ሴት እንዲህ ባልጋለች ተብላ ብትጠረጠር ወላሂ ቢላሂ ብትል ቢአግለዚ ላይማን የምትብል ማን ማን ያዘላል በተለይ ነቃ ነቃ ያለች ቅን ቅን የምትል ከሆነች ከዚያ ከዚህ ምናምን ይህ ምናምን እንዲህ የምትል ከሆነች እንዲህ አረ እጅማ ነው የሚለው ሰው ታዲያ መሬም እኮ ያጋጠማቸው እኮ ልጅ ይዘው ነው ብቅ ያሉት ምንም እንደው በፍጹም ልጅ ደግሞ ወርቅ የመሰለ ልጅ እንዴ ታዲያ ይሄ ልጅ እንዲህ በቀላሉ ነው እንደሚገኘው እሳቸው አትናገር ይተባሉ አልናገርም እኒ ነዘርቱ ሊረሕማኒ ሶመን ምንም ማለፍነፍ አልፈልግም ዛሬ ለጌታዬ ተስያለሁኝ ፈለኑከሊመ ልየውመ ኢንሲያ ዛሬ ማንንም አላናግርም ፈአሻረት ኢለይ ታዲያ ማን እናናግርሽ እንፈልጋለን በአንቺ ወንጀል ህዛን ይጠየቃል ይሄንን ትልቅ ተአምር ያደረግነው እኛ ነን ለአንቺ ነው የሚለው አላህ إذ أيدتك بروح القدس አንተን በጅብሪል ያጠናከርን ጊዜ ወጀዐልቱከ ነቢየን ዳዕየን ኢለላህ ቢሲገሪከ ወኪበሪክ ትልቅም ትንሽም ሆነህ ወደ አላህ ጠሪ አስተማሪ ያደረግንህ ስራ የጀመርከው ገና የተወለድክለት ነው ሌላው እኮ አርባ ዓመት ሞልቶት ራሱን ያልቻላል ዒሳ ገና በተወለደ ቀን ከራሱ አልፎ ወላሂ ሌላው ያ ረቢ የሚጠብቃለ ጥበቃ የሰው ጥበቃ አላየው አርባ ዓመት እኮ ሸብቶም ነው ሸብቶ ወርጡ ድጭ ብሎ አሁንም አስታውሱኝ እንግዲህ ይላል ዒሳ ግን የተባረከው አይደል በተወለደ ቀን ከራሱ አልፎ ሌላውን ማስተማር ጀመረ ያ ሁሉ እኮ ጅላጅል መርየምን የሚወነጅለው የነበረው ጅላጅል እኮ እድሜው ስንት ነው ያ ውክተ ሃሩን ስለ ሃሩን የሚያውቃል يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا ምን ሃሩን የሚባል ሰው ጥሩ ሰው ነበረ ወይም የሙሳን ሙሳም ቢሆን ሊሆን ይችላል ምክንያቱም የእሱ እህት ማለት እንደሱ እና እናይሽ ነበርሽ ማለት ነው ሃሩን አቢድ ነበሩ እና መሪም የምትታሰበው እንደ ሃሩን ነው እቺ እንደ አያቷ አቢድ ናት እየተባለች ነው የምንነገር እንጂ ቅርብ ሆነው ወንድምና አይደለም አንድ ሺህ ዓመት አለ በማላቸው ያው ኡክተ ሃሩን እና እነሱ እያፌዙባት ነው አቺ እንደ ሃሩን ስትባል የነበርሽ ሴት ልጅ ነሽ ብቃልሽ ነዘርቱ ሊረሕማን ሰውመን እኔ እንዲያው እናንተ ጋር መጨቃጨቅ አልፈልግም አላህ ድረስልኝ እንግዲህ የምትሉትን በሉ እኔ ግን አልችልም እናንተ ጋር መጨቃጨቅ فلن نكلم اليوم إنسيا إذا جئتك بروح القدس فأنطقتك في المهدي صغيرا دينا هتاني يا الله النقركم وأخبرت عن رسالتي إياك ملكتني أن أدركه فشهدت ببراءة أمك من كل عيب እናትህ ከተለያዩ ነውሮች ከሚወራባት ሁሉ ነፃ መሆኗን መሰከርክላት ለእናትህ واعترفت لي بالعبودية يعني باريا مهوننم عملك تناجرك فشهدت ببراءة أمك من كل عيب واعترفت لي بالعبودية وأخبرت عن رسالتي إياك أنت ملكتني أن أدركهم نجرك ودعوت إلى عبادتي أني نعملك يبله ሌሎችንም ጠራቸው ትላልቆችን ያውቃሉ ያስባሉ ተብሎ የሚነገሩትን እንኳን እነሱን መጥራት ጀመርክ የዳዕዋ ስራ ጀመሩ ማለት ነው ولهذا قال تكلم الناس في المهدي وكهلا أي تدعو إلى الله الناس في صغرك وكبرك وضمن وكهلا أي تدعو إلى إلى الله الناس في صغرك وكبرك وضمن تكلم تدعو لأن كلامه الناس في كهولته ليس بأمر عجيب وإذا علمتك الكتاب والحكمة أي الخط والفهم مالتنا ما አልኪታብ والحكمة ما هو كان መጽሐፍ ጽሁፍ ما هو كان عندكم ነው والتوراة المنزلة على موسى بن عمران والإنجيل بأنت لا يوردون ودفيت يوردون وإذ تخلق من الطين كهيئة الطير بإني أي تصور تصوير عادي وتشكل على هيئة الطير بإني لك في ذلك سلفك الكل فتكون طيرا طائرا بإذن الله أي فتنفخ بتلك الصورة التي شكلتها فتكون طيرا عيسى عليه السلام الله سبحانه وتعالى كفرنيا تأمر يا سيد باتشو نبينا وتبرئ الأكمه والأبرص قد تقدم الكلام في سورة آل عمران بما أغنى عن إعادته جان جيد ندبر سورة آل عمران لا يبسف واستمرنا لا أسلفنا لهم من شغير وإذ كففت بني إسرائيل عنك مالا واذكر نعمتي عليك في كف إياهم عنك حين جئتهم بالبراهين والحجج القاطعة على نبوتك ورسالتك ያንተ ነብይነትና መልእክተኝነት የሚያስረዳ ማስረጃ ይዘህ ስትመጣና ስታስተምራቸው እነሱ ተበሳጭተው ይህንን ሰው ማጥፋት አለብን ብለው ባሴሩ ጊዜም እጃቸውን እጥፍጥፍ አድርገው እንዲቀመጡ አንድም ነገር እንዳያደርሱ ያደረኩት እኔው ነኝ ነው የሚለው አላህ فكذبوك واتهموك بأنك ساحر وسعوا في قتلك وصلبك فنجيتك منهم أنت اللي قالوا لسقلوا سنت አሲረው የነበሩትን እኔ ነፃ አደረኩ ورفعتك إلي ودني وسركم وطهرتك من ሚን وكفيتك شرهم من نس تنقل በቃሁ وعبر عنه بصيغة المادي دلالة على وقوعه لا محالة ودفيت عذرق الله له بلوك على المدواتنا والله وإذا أوحيت إلى الحواريين ودا هواريان ودا إيسان ليو تكتايوش يلا خبة الماستوس አን አሚኑ ቢ ወቢረሱሊ በእኔም በመለክተኛም በኢሳም እመኑ ብዬ ወሕይ ላኩላቸው وهذا أيضا من الامتنان عليه በኢሳ ላይ ከተዋለው ውለታ ነው ብቻህን እንዳትሆን እነሱ አንተ ጋር እንዲሆኑ ሞራል እንዲሰጡ ጉልበት እንዲሆኑ አደረግነ بأن جعل له أصحابا وأنصارا والمراد بهذا الوحي وحي إلهامي ووحينا إلى أم موسى أن أرضعيه من له وهو, وهو وحي إلهام بلا خلاف وكما قال تعالى وأوحى ربك إلى النحل أن اتخذي من الجبال بيوتا ومن الشجر بيوتا ومن الشجر ومما يعرشون حواري ወደ ሐዋሪዎች ወደ ሙሳ እናት ወደ ነሕሉ መላክ የሚለው ነገር ኢልሃም ነው እንዲያረግ አደረግኩት ተውፊቅ ነው እንጂ ተነገረው መጥቶ ጅብሪል ነገራቸው ማለት አይደለም ለማለት ወህይ ያወረድኩ ሲል ጊዜ እኮ ነብይ ሆኑ ወይ እንዳትሉ ነው قال الحسن البصري ألهمهم الله عز وجل ذلك وقال السدي قذف في قلوبهم ذلك فقالوا قالوا آمنا واشهد بأننا مسلمون وهلا عيسى سلكوا ሲያስቸግሯቸው ሰዎች አው መን አንሳሪ ኢለላህ ሲሉ እሳቸው ቃል الحواريون نحن أنصار الله إذ قال الحواريون يا عيسى ابن مريم حواريان ያሉበትንም ጊዜ አስታውስ የመርየም ልጅ ኢሳ ሆይ هل يستطيع ربك أن ينزل علينا مائدة من السماء ለመሆኑ አላህ ያንተ ጌታ በእኛ ላይ ከሰማይ ማዕድን የምግብ ማዕድን ሊያወርድልን ይችላልን ብለው ጠየቁ ሙስሊሞች ናቸው ኢሳን ግን ጥያቄ ጠየቋቸው ሌላም ጥያቄ ሰው እንደጠየቀው ሁሉ ማለት ነው የሙሳ ሰዎች ለኑእሚነ ለከ ሐታ ነረ ላህ ጀህረተን ብለዋል የነቢዩም ዓለይሂ ሰላቱ ወሰላም የጃል ለና ለሁም ዛተ አንዋር ይጃል ለና ዛተ አንዋር ከማ ለሁም ዛቱ አንዋር ጥያቄዎች የተለያዩ አዎ ብዙ ጠይቀዋል። አረ እንደው ሙስሊሞች ነው እነዚህ ካፊሮች ናቸው። የኢሳም የሙሳም የነቢዩም እኮ ይህን ጥያቄ የጠየቁት ካፊሮች አሉ ሙስሊሞች እና ሙሳ አሉ እንትን ዒሳ ጌታ ይችላል ወይ ስናወረድ ማዕድ ሊያወርድልን ይችላል ቃል እተቁላህ ኢንኩንቱም ሙእሚኒን ኧረ አላህን ፍሩ። አላህ ጌታ ይችላል ወይ ተብሎ ይጠየቃል እንዴ? አላህ በአላህ የምታምኑ ከሆናችሁ አላህን ልትፈሩ ይገባችኋል አሏቸው። ቃሉ ኑሪዱ አን ናእኩለ ሚንሃ እንግዲህ አትቀልድ፣ እኛ ከእሷ መብላት እንፈልጋለን፣ የሚችል ከሆነ ያስወርድልን ነው። ወተጥመኢነ ቁሉቡና ልቦናችን ያንተ ጌታ አለ እያልክ የምታስተምረን እርግጠኛ ለመሆኑ ውስጣችን በትክክል እንዲያምን በእርግጠኛ እንዲረጋጋ እንፈልጋለን ونعلم أن قد صدقتنا ونكون عليها من الشاهدين አንተ የነገርከን እውነት ለመሆኑ ልናውቅ እንፈልጋለን እኛም በሱ ላይ ልንመሰክር እንፈልጋለን ቃለ ዒሳ <coughs> ቃለ ዒሳ ብኑ መርየም اللهم عيسى يا مريم لج من على جيتاتشن هو يا الله ربنا أنزل علينا مائدة من السماء كسماء ما أدى يا الله ተኩኑ ለና ዒደን ሊአወልና ወአኺርና ለእኛ ለመጀመሪያዎችም ለመጨረሻዎችም ዒድ የሚሆንልን ደስታ የሚሆንልን የደስታ ምልክት የሚሆንልን ወአየተን ሚንክ ከአንተ የሆነ ተአምርም እንዲሆንልን ወርዙቅና ወአንተ ኸይሩ ራዚቂን መግበን አንተ ከመጋቢዎች ሁሉ ዋናው ምርጡ ነህና አለው ቃል ሱዲ أي نتخذ ذلك اليوم الذي نزلت فيه عيدا نعظمه نحن ومن بعدنا እኛ ብቻ ሳንሆን ከኛ ኋላም የሚመጣው አካል ያን ቀን የደስታ ቀን ብለን እንደ ዒድ አድርገን እንድንይዘው ማለት ነው ቃለ ሱፊያን ወተውሪ ነቢዩ صلى الله عليه وسلم ስለዚህ ነብዩ አይደለም የተጠየቁት የተጠየቁት እነማን ናቸው ዒሳ ናቸው በዒሳ ጊዜ ነው የተከሰተው እኛን ሁሉ ማለት ነው እስከ ጫም ቀን ድረስ ያለው ይሄን ታሪካዊ ቀን ሊያከብረው ይችላል እንደማለት ነው ይሁን ማለት አይደለም ይፈቀዳል ማለት አይደለም የነሱ ጥያቄ ነው وارزقنا من عندك رزقا هنيئا بلا كلفة ولا تعب وأنت خير الرازقين قال الله إني منزلها عليكم እኔ በእናንተ ላይ የጠየቃችሁትን አወርዳለሁ ይኸው ልወርድላችሁ ግን ከወረደ በኋላ فمن يكفر بعد منكم ከወረደ በኋላ ከእናንተ መካከል በእኔ የሚክድ ፈኢኒ ኡዓዚቡሁ ዐዛበን ላ ኡዓዚቡሁ አሐደን ምን አልዓለሚን ዓለም ከዓለም ውስጥ አንድም የሰው ያልቀጣሁበት አይነት ቅጣት ነው የምቀጣው በጣም ፈታኝ ነገር ነው هذه قصة المائدة وإليها تنسب السورة المائدة يتبالو مرافو كذيف ملك تقار سايزونه يزي ማዕድ ማለት ነው እንጂ ዝም ብሎ ያንተ የገንፎና የዳቦ ማዕድ ማለት አይደለም وهي مما امتن الله به على عبده ورسوله عيسى عيسى بن مريم الله سبحانه وتعالى لمنه الله سبحانه وتعالى تأيقه يتسطو معدنه لما أجاب دعاءه بنزولها عيسى عليه السلام لما ناتشو እንደሚቀበላቸው ሲያረጋግጡ የተናገሩት ነው فأنزل الله آية باهرة وحجة قاطعة فقوله تعالى إذ قال الحواريون حواريان يا لبة يا لو دقمو وهم أتباع عيسى عليه السلام يا عيسى تكتايوش ناتشو حواريان يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء المائدة هي الخوان عليه عليه الطعام ምግብ ያለበት ቆሞል ሻሽ ነው ቆሎም ሻሽ ቆሎም ሻሽ وذكر بعضهم أنهم إنما سألوا ذلك لحاجتهم وفقرهم دعا سلنبروا شقراتهم فسألوا أن ينزل عليهم مائدة كل يوم يقتاتون منها ويتقوون بها على العبادة أن يامي بلا من تتألن ملقي عبادة عندنا من بلاهم من تتطعم تعلل لما لتنو قال اتقوا الله إن كنتم مؤمنين الله انفروا النجاة يا كات طيب فعساه أن يكون فتنة لكم لتفتنوا بتشلالاتكم وتوكلوا على الله في طلب الرزق إن كنتم تمنيتم إن كنتم مؤمنين قالوا نريد أن نأكل منها أن يكون مبلغ فلق النور أي ملزون وتطمئن قلوبنا لبنا لبنا شدة الرقاق قالوا شاهدنا تطمئن قلوبنا شاهدنا نزولها رزقا لنا من السماء ونعلم ونعلم أن قد صدقتنا أي ونزداد إيمانا بك وعلما برسالتك ونكون عليها من الشاهدين تأمر لمهنوا ما بطنيا كالله يمتع لمهنوا مسكر لنهنوا قال عيسى ابن مريم اللهم ربنا أنزل علينا مائدة من السماء طيقوها يا رب ينن قد يا وردنا سايل وآية منك دليلا تنصبه على قدرتك على الأشياء وعلى إجابتك لدعوته فيصدقوني فيما أبلغ عنه وارزقنا وأنت خير الرازقين إن بك لا فإني أعذبه عذابا لا أعذبه أحدا من العالمين عيسى بن مريم عليه وعلى نبينا أفضل الصلاة والسلام قالوا له ادعوا الله أن ينزل علينا مائدة من السماء قال فنزلت الملائكة بالمائدة يحملونها داكتان داكتان أرقوا ملائكة زوامتنا مفلق يتالارو قبجاون يامرواجه عليها سبعة أحوات وسبعة أرغفة حتى وضعتها بين أيديهم ሰባት የወጥ ድስት ሰባት የሌላ የዳቦ የምናምኑ ማዕድ ይዘው መጡ حتى وضعتها بين أيديهم فأكل منها آخر الناس كما أكل من أولهم أنت سوف سايكر كلهم بلا مزين روى ابن جرير عن إسحاق بن عبد الله أن المائدة نزلت على عيسى بن مريم عليها سبعة أرغفة وسبعة أحوات يأكلون منها ما شاءوا يفلقون ديبلون يفلقون يسوي فسرق بعضهم منها وقال لعلها لا تنزل غدا فرفعها ከመሃሉ አንዳንዱ ሰው በጣም ችኩል አለ ተሎ የሚያልቅበት ይመስለዋል ስግብግብ የሚል ህፃን አይተሃል አንዳንድ ጊዜ በጣም ችኩል ይህንን ይህንን ይዛለሁ ሲል ወደዚህ እያለ ይደፋል ይህም አረ ጎበዝ ይሄ ልዩ ነገር ነው ነገ ምናልባትም ላይኖር ይችላል ላይደገም ይችላል ስለዚህ ይህን ጊዜ ብንይዝ ይሻላል ብሎ መሰብሰብ ሲጀምር ተነሳ አንዳንዶችማ የሚሉት ቢተውት ኑሮ ይቀጥል ነበረ እነሱ ቢተውት እኛ መችን ተው ነበር እኛ መሰብሰባችን አይቀርም መሰብሰቡን ተቋቁሞ ቢቀጥል ነበር እንጂ وهذه الآثار وغيرها دالة على أن المائدة نزلت على بني إسرائيل أيام عيسى بن مريم إجابة من الله لدعوته كما دل على ذلك ظاهر عندك يذكر بعندك لعندك ብቻ ለአንድ ቀን በሉ በቃ ፈተና ፈተና እኮ ነው ፊትና ይሆናል ያሉት ዒሳም ለዚህ ነው እኮ ምግቡን አንድ ጊዜ በሉት ከዚያ በኋላ فمن يكفر بعد منكم فإني أولى فإني أعذبه عذابا لا أعذب أحدا من العالمين فده ما دلال وقد ذكر أهل التاريخ أن موسى بن نصير نائب بني أمية في فتوح بلاد المغرب የመግሪብን ሀገር በተቆጣጠረበት ጊዜ وجد المائدة هنالك مرصعة باللآلئ وأنواع الجواهر በዚያን ጊዜ በዒሳ ጊዜ የወረዱትን ማዕዶችና እነዚህ ዳሳኖችን በሉልና በጀዋሂር ተደርድረው አግኝተዋቸዋል فبعث بها إلى أمير المؤمنين وليد بن عبد الملك باني جامع دمشق يا دمشق جنب يجنباو سويه وليد عبد الملك ነበር ዛን ጊዜ አስተዳዳሪው ለሱ ላከለት فمات وهي في الطريق هايدرس موت وليد فحملت إلى أخيه سليمان بن عبد الملك الخليفة بعده لسليمان بن عبد الملك درسونا فرآها الناس سوائتت فتعجبوا منها كثيرا لما فيها من اليواقيت النفيسة والجواهر اليتيمة ويقال إن هذه المائدة كانت لسليمان بن داود عليهم السلام በሱሌማን ጊዜ ነው ይሄ ነገር የተከሰተው የሚሉም ተከራካሪ የታሪክ ጸሐፊዎች አሉ ነው ለዒሳ ለዒሳ ነው ቁርአን በግልጽ የሚያሳየው የኢሳ መሆኑን ነው የሚያመለክተው ምን ተነሳ ማለት እቃው አይደለም ምግቡ ምግቡ ነው አዶች እኮ እነዚህ ምግቡ አይደለም ምግቡማ ቢኖር የሚመር ነበር ወኢዝ ቃል አላህ አላህ ያለበትን ቀን አስታውሱ ያ ዒሳ እብነ መርየም لبتن عيسى عيسى يا مريم لجهوي أنت قلت للناس اتخذوني وأمي إلهين من دون الله أي كلهم يا شيخ لجنا يا شيخ زر ويراس الشيخ لن يمثل متاس متاس قرج ها يا أباتي مريد يعني مريد يالك متاس كولبس كله تبلك عيسى تلقوا سويه عيسى مالتكو كأولو العزم وش الله خلق فتره ከኸልቁ ሁሉ ነብያትን መረጠ ከነብያት ቀጥሎ ደግሞ ከማላቸው ከነብያት መካከል ደግሞ አምስቶችን መረጠ እነዚህ አምስቶቹ ሁሉ አዝም ይባላሉ ከነሱ መካከል አንዱ ኢሳ ናቸው ኢሳ አላህ እንዴት እንደሚያፋጥጣቸው ተመልከት አንተ ቁልተ ሊናሲ ኢተኺዙኒ ወኡሚ ኢላሃይኒ ሚን ዱንላህ ከአላህ ሌላ እኔንና እናቴን አማልክት አርጋችሁ ያዙ ብለህ አዝዘሃል የማርያም ቀን እያልክ ቆሎ ቁላ ቡና ፍላ ብለህ ተናግረሃል አስተምረሃል እንኳን ማርያም ገላገለችሽ እያልክ አስተምረሃል አንተስ ኢየሱስ ጌታ ነው በሉ ብለህ አስተምረሃል አንተ ቁልተ ሊናሲ اتخذوني وامي الهين من دون الله ايش من ይላሉ ሱብሃነክ ጥራት ይገባህ ያ አላህ እንዴት ነው የምለው እኔ እኔ ማን ነኝ ከአንተ ሌላ ማንም ይመለክ የምለው ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ መብቴ ያልሆነ ነገር ልናገር አይገባኝም ሐቅ ያልሆነ ነገር እንዴት እናገራለሁ ሐቅ አይደለማ ከአላህ ሌላ ይመለክ ማለት ሐቅ አይደለም ከአላህ ሌላ ላለ ስለት ማስገባት ከአላህ ሌላ ባለ ነገር መማል ከአላህ ሌላ ላለ መስገድ በፍጹም إن كنت قلته فقد علمته ብየው ከሆነ አንተ ታውቃለህ تعلم ما في نفسي ولا أعلم ما في نفسك አንተ እኔ ጋር ያለን ታውቃለህ እኔ አንተ ጋር ያለን ምንም ነገር አላውቅም فلما توفيتني وكنت عليهم شهيدا ما دمت فيهم እነሱ ጋር መሀላቸው እስካለው ድረስ ትከታተላቸው ነበረ فلما توفيتني كنت أنت الرقيب عليهم እኔን ከወሰድከኝ በኋላ ካነሳኸኝ በኋላ አንተ ብቸኛ ተቆጣጣሪ ሆንክ ለነሱ وأنت على كل شيء شهيد አንተ የሁሉ ነገር ሁሉ በሁሉ ነገር ላይ የምታቅ ሁሉ ነገር የምታይ ነህ እና እኔ ያልኩትን ታውቃለህ إن تعذبهم فإنهم عباد إن تعذبهم فإنهم عبادك بتكتاتشو باروتشيناتشو وإن تغفر لهم فإنك أنت العزيز الحكيم بتمراتشو دمو أنت አሸናፊና ጥበበኛ ስለሆንክ እምቢ ብሎ አልቀጣም ብሎ ما የለ بمن ملكو መልኩ መቅጣት እንዳለብህም አንተ ነህ የምታውቀው ትችላለህ الله قالوا ይላሉ ነው قال الله الله ይላል هذا ዛሬ ይህ ማለት አይደል የውሙ የንፈዑ الصادقين صدقهم እውነት ያወራ ሁሉ እውነቱ የሚጠቅምበት ቀን ዛሬ ነው ይኸው ዒሳ እውነቱን ተናገሩ ይሄ እውነት የሚጠቅምህ ዛሬ ነው ለሁም ጀናቱን ተጅሪ ሚን ተሕቲሃ ልአንሃር ለእውነተኞች ከስራቸው አራት ወንዞች ጅረት ወንዞች የሚፈሱባት ጀነት ለእነሱ ናት ካሊዲነ ፊሃ አበዳ እዚያ ውስጥ ዘውታሪ ሲሆኑ ረዲየላሁ አንሁም ወረዱ አንህ ረዲየላሁ አንሁም አላህ ስብሓንሁ ወተዓላ የእነሱን ተግባር ወዶላቸዋል ወረዱ አንሁ እነሱም የአላህን ስብሓንሁ ወተዓላ ስጦታና ምንዳ ወደዋል ذلك الفوز العظيم ታላቁ እድለኝነት ማለት እሱ ነው ታላቁ መታደል ማለት ይሄ ነው እንዲህ ያለ ጀነት ውስጥ መግባት ሊላሂ ሙልኩ ሰማዋት ወልአርድ ወማ ፊህና ለአላህ በሰማያትና በምድር ውስጥ ያሉ በምድርና በሰማይ መካከል ያሉትን ነገሮች የአላህ ናቸው ወሁወ ዐላ ኩሊ ሸይኢን ቀዲር አላህ ሁሉን ነገር ማድረግ የሚችል ጌታ ብቸኛ አምላክ ነውና ይላል أسأل الله سبحانه وتعالى بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيد السلام عليكم ورحمة الله وبركاته